ምን መጥፎ ያፍቀረን አዎ ነው ራሱ ይሄ እነ ኢብኑል ቀይም እንዳሉት ምንድነው ብለዋል መጥፎ ያፍቀረን ካለ ራሱ እትዳር ላይ ችግር ስለሚፈጥር ምን ማድረግ ይችላል እሱ ላይ ከሆነ ያለው እሷ ምርጫ አለ በቃ ይበቃኛል እሱ ላይ እሷ ላይ ከሆነ ያለው እሱን መምረጥ ይችላል ሁለቱም ምርጫ ይሰጣቸዋል ባል ብቻ አይደለም የሚመርጠው ሁለቱም ምርጫ የተጠበቀ ነው አታ በቃራም ላይ እንደዚህ ነው። ያው ነው መካከል ላይ ችግር የሚፈጠር ነገር ሁሉ ጃሚዕ ነው የምትሰጠው ማለት እ አ ችግር ካለ መናገር ኋላ ችግር የሚፈጥር ማለት ነው። ባይሆን አንድ ሰው ሚስቴ ታንኮራፋለች ብሎ መፍታት ይችላል። ይሄ ፍርድ ቤት አቅርበውታል ነው ሰምቼ ነው ሸር ጋዜጣ ላይ ራሱ አውጥተውት ነበር ሸሪዓ እንትን ላይ ራሱ ተጠያይቀውበታል በዚህ በጣም እንቅልፍ ያበዛል እንኮራፋል ምናምን ነገር ብላ ከፍታለች በሸሪዓ እንትን ይሰጣል አይ እዚህ ደረጃ የሚያደርስ እዚህ ደረጃ የሚያደርስና ምርጫ የሚያሰጥ አይደለም ለመበተን ደረጃ ማለት ነው ምን አይ ተጠይቅ አይደለም። አንተ እኮ ነህ መናገር ያለብህ እ በቃ ካልታወቀና ምንም ነገር ካልታወቀ በጊዜው ላይ ምርጫ አላት ማለት ነው። ችግር የለም። በጊዜው ምርጫ አላት። ነገሩን እንደጠበቀችው ካልሆነ ምርጫ አላት። وعن سعيد بن المسيب أن عمر بن الخطاب رضي الله تعالى عنه ቃል አዩመ መርአትን ማን አዩማ ረጁልን ማንኛውም ሰው ተዘወጀ መርአትን አንድ ሴትን አገባና ፈደኸለ ቢያ ግንኙነት አደረጋት ግንኙነት አደረገ ከሷ ጋር ተወጀደሃ አገኛት በርሳአ በርሳአ ሆን አገኛት በርሳአ ማለት ምንድነው ለምጽ ኑሮባት አገኘ አው መጅኑነትን ወይ እብድ ሆን አገኛት አው መጅዙመተን ወይ ስጋ ደዌ ይዟት የስጋ ደዌ በሽተኛ ሆን አገኘ ፈላህ ሰዳት ሶዳቋን ይስጥና መህሯን ቢመሲሲሂ ለእያሃ እሷ ጋር ግንኙነት ባደረገበት ምክንያት በመንካቱ ማለት ነው። መሲስ ማለት ወሆለሁ ለሱ ደግሞ አለው አላመን ገረሁ ባታለለው ሰው ላይ ሚንሃ በሷ ባታለለው ሰው ላይ ክፍያ ገንዘብ ይቀበላል። ልጅ አድርጎ ጤነኛ ናት፣ ምንም ችግር የለም ብለው ድረዋት ከሆነ ሰዎች ሲጠየቁ አለባብሰው እንደዚህ እንድታገባ የሚያደርጉ አሉ። አታለለው ሰውዬ ራሱ ገንዘብ መክፈል አለበት። ይሄኛውን ሰውዬ በመህር ወጣት ወጥቶታል። በሸሪያ የሁለቱን ፍትሃዊነት ለመጠበቅ ተፈልጎ ነው። እሺ መጀመሪያ ግን መጅዙም መሆኗ ተነግሮ በግልጽ ተነግሮ ሰው ገብቶበት ከሆነ ማሻአላ ይሄ ጥቅጥቅ አያስነሳም። ምክንያቱም ምስል በይዕ ነው። ይሄ ደግሞ ህይወት ነው ከበይዕ በላይ በይዕ ራሱ እቃ ስትሸጥ ምንነቱን መናገር አለብን። ከያና ምን ገሸና ፈለይሰ ሚና አንድ ሴት ስለ አክላቋ ስትጠየቅ ስለ ዲኗ ስትጠየቅ ስለ ዲኗ ብጥር አድርገ ራሱን መናገር አለብን። ታሪከ ሶላት አንዳንድ ጊዜ ትሰግዳለህ፣ አንዳንድ ጊዜ የሆነ ነገር ከሆነ ራሱን ሆኖ መናገር አይ አይቧን ማውጣት የለብኝም አይባልም። አይቧን ከደበቅ ራሱ አንድ ሌላ ወንጀል ሰጥተሃል። አይብ ማውጣት የሚፈቀደው ሐሜት ዘግናኝ ከመሆኑ ጋር ሐሜት የሚፈቀደው እዚህ ቦታ ላይ ነው። ለምን ሁለት ባልና ሚስትን ሁለት ትዳርን ትርምስ ውስጥ እንከታለን ማለት ነው። ያንኛው በጣም አደጋ ነው። ለዚህም ተብሎ ነው ሐሜት የተፈቀደው። ተጋባን አይደል? ችግር አለባት፣ እንደዚህ አይነት ችግር አለባት። እድሜዋ ላይ በጣም ስተኛለች፣ እስከ ዝም ሱና ላይ ጥንካሬ የላትም፣ ከለላት ራሱን መናገር እስና ላይ ያ አላህ እሷ እኮ ጊዜ ያልፋት፣ ቁርአን ላይ ጎበዝ፣ ቅራአት ላይ ጎበዝ፣ ቅራአት አያልፋት። ምን በቃ ሱኒ ናት፣ አህሉ ሱና ናት። ቀውጢ አድርገህ እሷን ተቃቅለ ተቃቅለ እሷ ጋር እሱ ጋር ከገባች በኋላ የሆነች የተበለሻሸች ሆኖ ሆና ካገኛት ምን ሊያደርግ ነው? ይተው ነው አይደል? መህር ይከፍላል፣ ምርጫ አለው። በቃ አስተካክላታለሁ ካለ ያስቀር። አያስቀር ማለት አይደለም፣ ትእዛዝ አይደለም፣ ግን ይበቃለታል መፍታት ምርጫው ምርጫ አድርጎ ከፈታ መህር ይከፍላል። መህር ከከፈለ ደግሞ መጀመሪያ ባታለለው ሰው ላይ መህር የከፈለውን ከሱ መጠየቅ ይችላል። ገንዘብ በሸሪዓ ፍርድ ቤት ማለት ነው። ተጋባን። መጅኑን ሆና ካገኛ እሷ እሱም መጅኑን ሆና ሆኖ ብታገኘው ወይ መጅኑን ሆነ ወይ በርሳ ለምጽ አለበት ወይ መጅዙም የስጋ ደዌ በሽተኛ ሆኖ ካገኘችው እሷ ምን ማለት አለባት? በቃ እኔ መኖር አልፈልግም ብላ ምርጫ መውሰድ ትችላለች እ እሱ ብቻ አይደለም። ይህን ስትቀሩት ምን ተዘወጀ ምርአተን ብሎ ስለተነሳ ወንድ ብቻ ምርጫ ያለው እንዳይመስላችሁ ማለት ነው። ተጓልተናል። أخرجه سعد بن منصور ومالك وابن الشيبة ورجال ثقات وروى سعيد أيضا وروى سعيد أيضا عن علي نحوه وزاد وبها قرن يمل كمرات ወረዋ ሰዒድ አይضን ሰዒድ በድጋሚ ዘግቦታል። አን አልይ ከአልይ ይዞ ነሕወ የዚህኑ አይነት ሐዲስ ዘግቦ ከላይ ማለት ነው። አዩማ ረጁልን ማንኛውም ወንድ ተዘወጀ መርአተን አንዲት ሴትን ካገባ ፈደኸለ ቢሃ ግንኙነት አደረጉና ፈወጀደሃ በርሷ ለምጽ ኑሯት ቢያገኝ አው መጅኑነተን ወይ እብድ ሁና ቢያገኝ አው መጅኑመተን ወይ ስጋ ደዌ በሽተኛ ሁና ቢያገኝ ብሎ ወዛዴችን ጨምሯል። ምን ወቢሃ ቀረኑ ቀረን ቢያ ይባል ቀረን ማለት ጭንጫ የሚባለው ነው ብያቸዋለሁ። ጭንቅ ቆመ በስጋ መዘጋት ማለት ነው የሴት ልጅ ብልት ምን ማለት አማርኛ ቀረን ማለት በስጋ መዘጋት ማለት ነው። ግንኙነት ለማድረግ አይመችም። ፈዘውጁሃ ባልዋሉ ኡመር ቢልኺያር ምርጫ ላይ ነው። ፈኢመታ ግንኙነት አድርጎ ከሆነ ፈላሃል መህር በማንና በማን ጊዜ ነው ግንኙነት ማድረግ የሚችለው? መጅኑኗ በእርሷና መይዙማ ሆነችው ጋር ነው። ቀረንማ ከሆነች መጀመሪያ ግንኙነት አይመችም። መጀመሪያ ግን ፈላሃል መህር መህር ይገባታል። ፊት ይመታሐለ በሐላል ባደረገው ምን ፈርጃ ከብልቷ በተቀጠበው መህር አለበት። እዛ ይለቃል ምርጫ ማለት ነው። ምርጫ ያለው እነዚህ ወንድ ወንድ ሴት እንትን የሚሉበት ምንድን ነው አልኳቸው። ወንድና ሴት የሚገናኙበት የኛውን ሐዲስ ልንገራችሁና ታውቃላችሁ። ወሚን ጠሪቅ ሰዕድ ብን ልሙሰየብ ከሰዕድ ብን ልሙሰየብ የተዘገበ ደግሞ አይዘን ቃል ቀዳ ቢህ ዑመር ዑመርም እንደዚህ ብሎ ፍርድ ሰጥቷል። ምን ፊል ዒኒን ዒኒን በሆነ በተሳነው በተሳነው ማለት ነው። ብልቱ መነሳት የማይችል ወንድ ብታገባ አንድ ሴት አዩ አጀለ ሰነተን አንድ አመት እድሜ ክልል ይሰጠዋል። አንድ አመት ድረስ ይጠበቅ ይባላል። እስከዛ ድረስ ከዳንና ሰላም ካገኘ በህክምና የሚሆን በምን ምን ይሆናል? ፈጻው ይጸድቃል ትዳሩ። አለበለዚያ ግን ሴትዮዋ መፈታት አለባት ማለት ነው። መዳላት ወሪጃሉ ሲቃት ታማኞች ናቸው ሰዎቹ የዘገቡት። ስለዚህ ከዚህ ሐዲስ ውስጥ የምናገኘው ሶስት የበሽታ አይነት ነው ብያቸዋለሁ። ምን ምን? ሴት ብቻ የሚለይበት፣ ወንድ ብቻ የሚለይበት፣ የጋራ የጋራ ምን ምን አለ? በረስ ማለት ምንድን ነው? ለምጽ ማለት ነው። አብረስ ማለት ምንድን ነው? የወንድ ለምጻም አብረስ ይባላል። የሴት በርሳ ትባላለች። እሺ መጅኑን መጅኑነቱን ሴት ናት፣ መጅኑኑን ወንድ ነው። መጅዙመቱን ሴት ናት፣ መጅዙሙን ወንድ ነው። ይሄ የጋራቸው ነው አይደል? ለወንድ ብቻ የሚለይ ምንድን ነው ያልኳቸው? ዒኒን ሌላ ኪታቦች ላይ ፍቅህ ላይ እና ሌሎች ሐዲስ ላይ ሲቀሩ ደግሞ ዒኒን ይሄ መሳን የሚለው መጥቷል። ሌላ ምንድን ነው ያልኳቸው? መጅቡብ ብያቸዋለሁ። መጅቡብ ማለት የተሰለበ ማለት ነው። ወይንም ደግሞ ኺፍይ መፍይ ኺፍይ ክፍይ የሚልም አለ የተሰለበ እንትን ያለ ለእንሰሶች የተቀጠቅጥ ማለት ነው። ያ ማለት ነው ህስይ ማለት እ አለመውለድ መውለድ አለመውለድ ራሱ ምርጫ አለው። ራሱ ምርጫ አለው። ሁለቱ አንድ ላይ ሆነው ሲመረመሩ እሱ አቂም ሆኖ ከተገኘ አቂም መሀን ከሆነ እሱ ምን ታደርጋለች? የማግባት እና መውለድ መብቷ የተጠበቀ ነው። ቃዲ ፍታ ይለዋል። ፈታ ሌላ ባል ማግባት ይችላል። ፈከታሊ ከሆ እሱም እንደዚሁ ካየባት አይ እኔ አቂም ነኝ የትም ሄጄ መውለድ ስለማልችል አንተ ጋር መኖር እፈልጋለሁ ሌላ ወላድ አግባ ካለችው ማሻአላህ ያ ማለት ምርመራ ይሄዳል መመርመር አለባቸው። በዚህ ዘመንማ ችግር የለም ችግር የለም መፍትሄ አለው። በጣም ያንዳንዱ ነገር በቀላሉ ማለት ነው። ድሮ ግን እሷ ላይ ነበር አይብ የሚጫነው አይደል? ራሱ አቂም ሆኖ ሴቷን ነበር ማህናት መሀናት ማህናት ወንድም ማህን ይሆናል፣ ሴትም ማህን ይሆናል ሁለቱ። በአሁኑ ሰዓት ግን ይታወቃል ማን እንደሆነ መሀን Yeah. አንድ አመት አዎ ይጠበቃል። አዎ ነው ወነጀለችማ አይባልም። ወነጀለች አይባልም። እንደ ሸሪዓው ጠብቆ እንዲቀር ይህን አይነት ይሰጠዋል፣ ጊዜ ይሰጠዋል ለማለት እንጂ ወነጀለችማ አይባልም። እና አህለል ኪታቦችን ማግባት አህለል ኪታብ ሴቶችን ማግባት ይሄ በአሁኑ ሰዓት ክልክል ነው ብለዋል ብያቸዋለሁ ዑለማዎች። እነ ኢብኑ ተይሚያ ከራህ ነው ይላል። ዑመር አስፈትተዋል። ዑመር እንደውም ከልክሏል። እንደውም አህለል ኪታብ ሴቶችን ያገባችሁ ሁሉ ፍቱ ብሎ ዑመር አዘዘ። በሁዘይፋ ብቻ ሲቀር ሌሎች እንዳለ እሱም ከጊዜ በኋላ ፈቷል። ለምን አንደኛ እሷ እሱን ልትገለበውና ወደ እምነቷ ልትወስድ ትችላለች። ግን ሐላል ነው አህለል ኪታቦችን ማግባት ይቻላል። አሁን ወላኪን በአሁኑ ሰዓት ትወልዳለች፣ ልጁ ልጁ ወደ እሷ ሊሄድ ይችላል። አንተ በእሷ ትገፋለህ፣ ወደ እሷ ልትሄድ ትችላለህ። እንደውም አህለል ኪታብ እዚህ እዚህ ውስጥ ሙስሊም የሆነች አቂል ሙስሊም የሆኑ ሴቶች እያሉ አለል ኪታቦችን ማግባት በዚህ ሰዓት ላ ክልክል ነው፣ ሐራም ነው፣ ተሽሪዕ እኮ ነው። ሐራም ነው ምናምን ነገር እንዳትሉ እንደ ተሽሪዕ አዲስ ተሽሪዕ እያወጣ ነው። እንደዛ ከሆነ ራሱ ክልክል እኮ ነው። በቃ ይበቃል። አሰላሙ አለይኩም ወራህመቱላሂ ወበረካቱ